الرحيم الحمد لله رب العالمين والصلاة والسلام على رسول الله الله الرحمن الرحيم انت اللي ጠይቃል ኢሕራም ወማ የተዓለቁ ቢህ ኢሕራም ስለ ኢሕራምና ሐጅ ስለ ማሕረም እና ወማ የተዓለቁ ቢህ ከሱ ጋር ተያይዞ የሚነሱ ነጥቦችን እናያለን። ባቡ አልኢሕራም ስለ ኢሕራምና ወማ የተዓለቁ ቢህ ከሱ ጋር ተያያዥነት ያላቸውን ነገራቶች ከኢሕራም ጋር ማለት ነው። ኢሕራም ማለት ለሶላት ኢህራም እንዳለው ሁሉ ለሐጅም ኢህራም አለው። أصلي فرض الظهر ብሎ አንድ ሰው በውስጡ ነይቶ ወይም ነገ ጾማለሁ ብሎ እንደሚነይት ሁሉ لبيك بالحج لبيك بحج وعمرة لبيك بعمرة ይሄ ራሱ አለው ኢህራም። እሱ ጋርና ተያያዥነት ያላቸውን ነገራቶች እንመለከታለን። عن ابن عمر رضي الله تعالى عنهما قال ما أهل رسول الله صلى الله عليه وسلم የአላህ መላእክተኛ ኢህራም አላደረጉም። ما أهل ማለት إهلال ማለት رفع الصوت بالتلبية لبيك ብሎ ድምፅ ማሰማት أهل الرجل ይባላል። إذا رفع صوته بالتلبية لبيك በማለት ድምፁን ከፍ ካደረገ ሰውየው أهل ይባላል። እዚህ ቦታ ላይ ما أهل النبي ما negative ናት። ما ምንጊዜም negative ናት إلا አረፍተ ነገር ውስጥ ከመጣ እነግራችኋለሁ። إلا ከመጣ negative ም positive ም ትሆናለች። إلا ካልመጣ إلا ከመጣ ግን ምንጊዜም negative ናት። ما أهل رسول الله صلى الله عليه وسلم ነብዩ ኢሕራም አላደረጉም إلا من عند المسجد ከመስጂዱ አጠገብ እንጂ አለ አብደላህ እብን ዑመር። መስጂዱ አጠገብ ነው ኢሕራም ያደረጉት፣ ከዛ ውጭ ኢሕራም አላደረጉም ማለት። ሌላ ቦታ ሌላ ሐዲስ ደግሞ ምን ይላል? ነብዩ عليه الصلاة والسلام በኢዳ ጫፍ ላይ ከደረሱ በኋላ ኢሕራም አደረጉ የሚል አለ። ሌላ ቦታ ደግሞ ምን አለ ነብዩ አለይሂ ሰላቱ ወሰለም እንስሳቸው ላይ ወጥተው ቀሷት ከተስተካከሉ በኋላ አሐለ የሚል የተለያዩ ጥቅሶች የተለያየ ቦታ ማለት ነው። አብደላህ ብን ዑመር ያለን ነብዩ ኢህላ ሐጅን ያህረሙት የት ነው ያለው? የት ነው ያህረመዋል? ነብዩ የት ነው ያህረሙት? በመስጂዱ አጠገብ ነው። ዘልሑለይፋ ነው አይደል? ኢህራም ቦታ እንትን የመዲና ዘልሑለይፋ መስጂድ አለ። በመስጂዱ ውስጥ እያሉ ነው ኢህላል ያደረጉት አለ። አንዱ ደግሞ ሌላ ሐዲስ ደግሞ ነብዩ እንተናቸው ላይ እንሰሳቸው ላይ ከወጡና ከተስተካከሉ በኋላ ነው አለ። አንዱ ደግሞ በይዳ የሚባለው ቦታ ላይ ሲደርሱ ነው አለ። ይሄንን ራሱ ሰሐቢዩ ኢብኑ አባስ ጀማ አድርጎታል ባነጋገር እብኑ አባስ ማለት ነው። በመስጂዱም ውስጥ ሆነው ነብዩ ኢህራም አድርገዋል። በመስጂድ ውስጥ ሆኖ የሰማቸው ሰው በመስጂድ ነው ያደረጉት ኢህራሙን አለ። ይሄን እና አብደላህ ኢብኑ ዑመርን ይመስል ማለት ነው። እንስሳቸው ላይ ከወጡም በኋላ ከቢል ሐጅ ብለው ነብዩ ብለዋል። ያቺን የሰማ ደግሞ ምን አለ? ነብዩ እንስሳቸው ላይ ከወጡ ነው ያደረጉት አለ። ከሄዱ በኋላ የተወሰነ በይዳ ሊጨርሱ አካባቢ ደግሞ ለበይከ ቢልሐጅ ብለው ተናገሩ። ሶስተኛ እዛ የሰማ ደግሞ የት ነው አለ? በይዳ መጨረሻ አካባቢ ላይ ነው ያደረጉት አለ። አብደላህ ኢብኑ አባስ ይህንን በዚህ አገናኝቶታል። እዚህኛው የሰሙት እዛኛው አልሰሙም፣ እዛኛው የሰሙት ደግሞ እዛኛው ስላልሰሙ ሁሉም ነው የተናገረ እንጂ ነብዩ አለይሂ ሰላቱ ወሰለም ሁሉም ቦታ ተናግረዋል ማለት ነው። ተጓባን አይደል? ገብታችኋል? አብደላህ ብን ዑመር ሲናገር ማአህል ረሱሉላህ ነብዩ ኢህራም አላደረጉም ኢላ ምን ዕንድ መስጂድ መስጂዱ አጠገብ እንጂ አለ። እሱ መስጂዱ አጠገብ ነው የሰማቸው ነብዩ በቃ በሷ በሱ ማለት ነው። እዛው መስጂዱ አጠገብ ነው የሰማቸው። ይህንን የተናገረው የሰማው ነው። ሌሎች ደግሞ ሰዎች ጋር ስንሄድ ደግሞ ምን የሚላለ እንስሳቸው ላይ ከወጡ በኋላ ከመስጂዱ ሲሄዱ ነው አለ። ያ ደግሞ ምንድን ነው መስጂድ ውስጥ አልሰማም፣ ውጭ ላይ እየሰማው ነው ያንን የዘገበው። በይዳ ጫፍ ላይ ሲደርሱም ኢህላል አድርገዋል። ግማሽ ሷሃቢዎች ደግሞ ምን አሉ? አዎ ነብዩ ኢህራም ያደረጉት በሐጅ ኢህራም ያደረጉት በይዳ ጫፍ ላይ ሲደርሱ ነው፣ ሜዳው ሊጨርሱ አካባቢ ያለ። ስለዚህ ሁሉም የሰማው እና ያወራው ሁሉም ቦታ ተናግረዋል ማለት እንችላለን እያልን ነው። እብኑ አባስ አዎ ችግር የለም ችግር የለም ለበይከ ብልሐጅ ለበይከ ብልሐጅ ብለህ ብትናገር ምንም አይደለም። ገብቷችኋል? ይሄ ሐዲሱ ሙተዓሪድ ምናምን ነገር እንዳይመጣባችሁ ነው። ሙተዓሪዶች አሉ። ሶስት አራት ሐዲሶች አሉ የሚናገር ይሄ ሶስት አራት ሐዲሶች አሉ። ሁሉም ይለያያሉ ቦታቸው። ነብዩ ኢህራም ያደረጉት መስጂድ ውስጥ ነው ይላል። ማንን ይመስል? አብደላህ ብን ዑመርን ይመስል። አሁን እዚህ ቦታ ላይ እየቀራ ነው ማለት ነው። ከሌላ ቦታ ደግሞ የትም ይላል በውጭ ላይ ከመስጂድ ወጥተው ከሄዱ በኋላ እንሰሳቸው ላይ ከወጡ በኋላ የሚላሉ። ሌላ ቦታ ደግሞ ምን የሚላለ በይዳ የሚል አለ። ስለዚህ ሁሉም የሰማውን የተናገረው ነብዩ ሁሉም ቦታ ተናግረዋል። ምክንያቱም ለምንድን ነው ነብዩ ተዕሊም ነው የያዙት ጆሃ ላይ ስለሆነ መስጂዱ አጠገብ ላሉ ሰዎች መስጂዱ አጠገብ ኢህራም ሲያደርጉ ሰሙ። እዛ አካባቢ ያሉት ኢህራም ያደርጋሉ። እንስሳቸውን ከተቀመጡ በኋላ ደግሞ ፈጥነው ይሄዱና ቅድም የሰሟቸው አይሰሟቸውም አይደል? ሰዎችን አሁን ተንቢ እያደረጉ ነው። እንስሳቸው ላይ ከወጡ በኋላ ደግሞ ለበይክ ቢል ሐጅ ሲሉ እንስሳው አጠገብ ያለው ህዝብ ሰማቸው። ይጠነቀቃል። ሁሉም ኢህራም ያደርጋል። በይዳ ላይ ሲደርሱ ደገሙት። ለምን በቃ እንዳትወጡ ከዚህ ዘልፍ ላይ ስለሆነ የኢህራም ቦታችን አስታውሷቸው አሁን ስለዚህ ሶስት ቦታ ነብዩ ስለተናገሩ ነው ያንን ይዘው ነው እና የተለያዩ የተለያየ ቦታ ቢናገሩም ግን ተመሳሳይና እንደነው የሁሉም ሳቢት ነው ችግር የለም አይቀርም وعن خلاد بن السائب عن أبي رضي الله تعالى عنه أن رسول الله صلى الله عليه وسلم خلاد خلاد بن السائب ابن خلاد ابن سويد الأنصاري الخزرجي أنصاري الخزرجاوي ثقة من الثالثة ወውሂመ ወውሃመ መን ዘዐመ እነሁ ሰሐቢይ ሰሐቢይ ነው ያሉ ሰዎች አሉ። በጣም ተምታቶባቸው ነው ሰሐቢይ አይደለም። ኸላድ ብን ሳኢድ የሚባለው ሰሐቢይ አይደለም። ሰሐቢይ ነው ብለው የተናገሩ ሰዎች አሉ። አይደለም አይደለም፣ ሰሐቢይ አይደለም። አን አቢ ከአባቱ ይዘ ነው ረዲየላሁ ተዓላ አንሁ አላህ ይውደድለትና ከአባቱ አባቱ ሰሃቢይ ነው ከነ አባሳ ላይ ይባላል ሸሂደ በድር በድር ላይ ተሳትፏል ወሌል የመነ ለሙአዊያ በሙአዊያ ዘመነ አገዛዝ የመንን ሲያስተዳድር የነበረ ነው የኸላድ ኢብኑ ሳኢብ አባት ወቂለ استعمله ዑመር አለ የመን አይ ዑመር ነው የመን ላይ ስልጣን የሰጠው ተብሏል በሰባ አንደኛ ዓመተ ሂጅራ ሞቷል የኸላድ ኢብኑ ሳኢብ አባት ሰሃቢይ ማለት ነው አባቱ ነው ሰሃቢይ እንጂ ኸላድ ኢብኑ ኢብኑ ሳኢብ ምን አይደለም ሰሐቢይ አይደለም ሰሐቢይ ነው ብለው አንዳንድ ሲራ እንትኖች ይናገራሉ። ወላኪን ወህም ነው ተምታቶባቸው እንጂ እሱ ሰሐቢይ አይደለም እያሉ ለማንኛውም ረዲየላሁ ተዓላ አላህ ይውደድለትና አነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ቃል እንዲህ አታኒ ጅብራኢሉ አታኒ ጅብራኢሉ ጅብሪል መጣ ጅብሪል መጣና እኔ ዘንድ ፈአመረኒ አዘዘኝ አን አሙረ አስሐቢ ሱሐቦችን ላዛቸው አዘዘኝ አየር ፈዕዋቷተሁም ድምፃቸውን ከፍ እንዳደርጉ بالإهلال لبيك اللهم لبيك እያሉ ጮክ እንድሉ እንዳዛቸው ጅብሪል አሁን መጥቶ አዘዘኝ አሉ ነቢዩ عليه الصلاة والسلام። أتاني ጀብራኢል ጅብሪል ጀብራኢል ይቻላል በሁሉ ጀብራኢል أتاني ጀብራኢል ጀብራኢል መጣ ጀብራኢል መጣ فأمرني አዘዘኝ أن آمر أصحابي አሰሐቦችን እንዳዛቸው አዘዘኝ። ሰሐቦችን እንዳዛቸው በምን አየር ጣስዋተው ድምጻቸውን ከፍ እንዳደርጉ በኢህላል ተልቢያ ሲያደርጉ ድምጻቸውን ከፍ እያደረጉ እንድሉ ተልቢያ ሲያደርጉ ማለት ነው። ኢህላል ማለት ምን ማለት ነው ብያችኋለሁ። ረፍዑ ሰውቲ ረፍዑ ሰውቲ ምንድን ነው ያልኳችሁ? ኢህላል ማለት ምን ማለት ነው? شوق بلو لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك الملمو لك والملك لا شريك لك لبيك اللهم لبيك ما لك هل بيا ما نسيه لبيك اللهم لبيك أزاءه على ما أهل رسول الله صلى الله عليه وسلم من ما أهل يا أي إهرام إهلال جن إهرام كابرقو من بلونه إهرام كابرقو لبيك بالحج لبيك بالحج والعمرة بلونه من نادرقو አህለ ረሱሉላህ ብለን ካል ይማዕና አሕረመ የኋለኛው እዚህ ላይ በኢህላል ሰሃቦችን እንዳዛቸው ማለት ምን ማለት ነው? ተልቢያ ሲያደርጉ ተልቢያ እኮ እንደ ተክቢራ ዚክር እኮ ነው። ለበይክ አላሁመ ለበይክ እያሉ ይንቀሳቀሳሉ። በቃ አታውቁም ይሄን ተስማዑነ ወተሽፉነ ሻሻ ከዚህ በመነሳት ኢማሙ አቡ ሐኒፋና ኢማሙ አህመድ ሱና ነው ብለዋል ተልቢያ لبيك اللهم لبيك لبيك لا شريك لك لبيك ያለውን ሱና ነው ብለዋል። አንድ ሰው ቢተውም ተልቢያ አይወጅብበትም ብለዋል። ተልቢያ አይወጅብበትም እና አቡ ሐኒፋ እና አጣ እና ሰዕድ ብን ዙበይር እነዚህ እነዚህ ደግሞ ዋጅብ ነው ብለዋል። ያለሱ ጭራሽ ሀጅ አይሆንም ነው ያሉት። لبيك اللهم لبيك ካላለ ሰውየው ሀጁ አይሆንለትም ብለዋል። ኢማሙ ማሊክ ይወጅባል ወላኪን ቢተወው ፊዳ ይጠየቃል። ካሳ የሆነ በግ ወይንም ነገር ማድረግ አለበት። ዋጅብ ነው መቅረት የለበትም። ቢቀር ግን ሐጁ አይበላሽም ይላሉ ኢማሙ ማሊክ ማለት ነው እና ወአስሐቡ ባዕዱ ምን ሻፊዕያ ይህን ይደግፋሉ። ዋጅብ ነው ያለውን ብንከተል ነው ጥሩ። ዋጅብ ነው የሚለው ለምን ነብዩ አለይሂ ሰላቱ ወሰላም ጅብሪል አዘዘኝ እንዳዝናል። ትእዛዝ ደግሞ ምንጊዜም በምንድን ነው የሚተረጎመው የነብዩ ትእዛዝ በዋጅብነት ነው የሚተረጎመው። ሌላ ቦታ ደግሞ የነገሩን ነገር አለ። ከልቢያ ነብዩ አለይሂ ሰላቱ ወሰለም ሐጃቸው ውስጥ አልተውትም። አዎ አልተውትም። ሌላ ምን ብለዋል? ሁዙ አኒ መናሲከኩም የሐጅ ስነ ስርዓታችሁን ከኔ ውሰዱ ብለዋል። ተልቢያ ደግሞ ከሐጃቸው ውስጥ አንድ ስለሆነ ተልቢያ የግድ ዋጅብ ነው ያለውን ብንል more أولى ነው ይላሉ ዑለማዎች። አልተገባን ሱናን ያሉት ማን ነው መነሻ? ኢማም አህመድና ኢማም ሻፊዒ ያለሱ ጭራሽ ሀጅ አይቻልም ዋጅብ ነው ብለው እንደ ፈራኢድ የቆጠሩ ደግሞ ማን እንደ ፈርድ ወሐኒፋ አይ ዋጅብ ነው ግን በደም ሊጠገን ይችላል ያለ ደግሞ ማን ኢማሙ ማሊክ። የትኛውን ነው የምንይዘው? ሱና ነው ያለውን ወይስ ዋጅብ ነው ያለውን? ዋጅብ ነው ያለውን ብንይዝ አውላ ነው። ምን ሐይቱ ደሊልም ጠንካራው እሱ ነው። አታኒ ጅብሪል ፈአመረኒ አዞኛል ብለዋል። ነብዩ ታዘዋል። ሰሃቦችን እንዳዝ ብለዋል። ትእዛዛቸው ደግሞ ዋጅብነት መተርጎም አለበት ማሻአላ ዋን ዘይድ ብን ታቢት ረዲየላሁ ተዓላ አን ነብይ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ተጀረደ ተራቆቱ ማለት የአካባቢ ልብስና የተሰፋ ልብስን አወለቁ። ተጀረደ ማለት እንትን ተራቆቱ አወለቁ። ለኢህላሊ ለሐጅ ኢህላል ሲያደርጉ ኢህራም ሲያደርጉ ምን አድርገዋል? ልብሳቸውን የአካባቢ ልብስ አውጥተው የኢህራም ልብስ ለብሰዋል። የኢህራም ልብስ የኢህራም ልብስ ማለት እንደ ሽርጥ የምታሸርጠዋለ አይገናኝም፣ አይሰፋም። ከላይ ደግሞ የምትለብሰዋለህ። በቃ ይሄ ነው። እንደ ዙሪያውን አይተፋም። ምን ሽርጥ ይሄ ዙሪያውን የተሰፋ ሽርጥ አለ አይደል? እንደተገናኘ እሱን አይደለም የተብትን ነው። ብትን ጣጣ ታሸርጠዋለህ፣ አንድ ደግሞ ከላይ ትለብሳለህ። ይሄ ነው በቃ የኢህራም ልብስ ማለት ነው። ዙሪያ ክብ እንደዚህ የተለበሰ ቲሸርት እንኳን ራሱ አይቻልም። ጃፖኒ ማስፈቀደ ገብታችኋል? ተጀረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም ተራቆቱ፣ አወለቁ ልብሳቸውን። የትኛውን የተሰፋ ልብሳቸውን አወለቁት። ለምን ለኢህላሊ ሐጅን ኢህራም ሲያደርጉ እና ወቅተሰለ ገላቸውንም ታጠቡ። ሁለት ነገር ማለት ነው። ኢህራም ውስጥ ሲገባ አንድ ሰው ምን ማድረግ አለበት? ገላውን መታጠብ፣ በንጽህና መግባት አለበት። ገላውን ታጥቦ ረካዓትን ሰግዶ ከዛ ኢህላል ያደርጋል። ኢህላል ያደርጋል። ኢህላል ማለት ምንድን ነው? እዚህ ቦታ ላይ እህላል ማለት ምን ማለት ነው? ኢህራም ማለት ነው አይደል? እዚህ ቦታ ላይ ኢህላል ማለት አይኔ ኢህራም ሀጅን ለማህረማቸው ምን አደረጉ? የአካባቢ ወይንም ደግሞ የተሰፋ ልብስን አወለቁ። ሻውራቸውን ወሰዱ። ከዛም በኋላ ምን ለበሱ? የኢህራም ልብስ ለበሱና ምን አሉ? አላሁመ ለበይክ ብልሐጅ። ለኢህራማቸው ዝግጅት ሻውር ወስደዋል። የአካባቢ ልብስን መጀመሪያ አስወግደዋል። ገብታችኋል? በቃ ጥያቄ ጠይቁ። እኔ ገባሽ ሚኒስትር ረዋሁ ትርሚዚ ወሐሰነው ትርሚዚ ዘግቦታል። ሐዲሱን ሐሰን ነው ብሏል። وعن ابن عمر رضي الله تعالى عنهما أن رسول الله صلى الله عليه وسلم سئل نبي عليه الصلاة والسلام تطيقوا من ما يلبس المحرم ሐጅ ኢህራም ያደረገው ሰውዬ የሚለብሰውን ሚነስያ ከልብሶች ምን አይነት ልብስ መልበስ አለበት ተብለው ተጠየቁ። ምን ይልበስ ብለው ጠየቋቸው። ቃል እንደ ነብዩ ነቢዩ አለይሂ ሰላቱ ወሰላም ምን ምንድነው የሚለብሰው? ሱኢለ ማየለበስል ሙሕሪም አንድ ሙሕሪም የሚለብሰውን ተጠየቁ። ሚነስያዝ ከልብስ ኢህራም ያደረገ ሰው ምን እንደሚለብስ ተጠየቁ። ቃል እንዲህ አሉ ላየልበሱል ቀሚሰ መልበስ አይችልም። ወለል አማኢን ጥምጣምንም መጠቀም አይችልም። ጥምጣሞችን ማለት ነው። የአሚምስ አማኢን ወለል ሰራዊላት ሱሪዎችንም መልበስ አይችልም። ወለል በራኒስ ኮበርታ ወይንም ደግሞ ጃኬትን ማለት ነው። በራኒስን ኩፍያ ያለው ይላል። በራኒስ በርኖስ ማለት ነው። ጀምዑ በርኖስን በራኒስ የበርኖስ ፕሉራል ነው። በራኒስ በራኒስን ጃኬቶችን መልበስ አይችልም። ወለል ኺፋፍ ሽፍን ጫማዎችን መጠቀም አይችልም። ነጠላ ጫማ ነው የሚጠቀሙ አርገንዱ ኢላ አሐዱን አንድ ሰው ሲቀር ላየጅዱ የማያገኝ ከሆነ ነዕለይኒ ሁለት ነጠላ ጫማዎችን የማያገኝ ከሆነ نعلنا خوف الله يلاد خوف مالك نشفن شفن أما مالكنا نعل مالك إن طلعت أما مالكنا ولا لخفاف شفن أما نمل بسيط من مالك إلا أحد عنده نسوسكر لا يجد نعلين قلت إن طلعت أمو تني على جنية كهنة فليلبس الخفين قلت أمو تني يلبسنا قلت شفن أمو تني وليقطعهما يقرأ أكل يقرأ أكل مالكنا أسفل من الكعبين ከቁርጭምጭሚቱ በታች እንዲሆኑ ያድርግ ይቁረጥና ይጣሉ ولا تلبسوا شيئا ምንንም እንዳትለብሱ ሚነትያብ ከልብስ መሰሁ ዘዕፈራኑ ዘዕፈራን የሚባል color የነካው ዘዕፈራን ይሄ ሂንዱስ የሂንዱስ ቀለም ነው በጣም የሚሸት ቀለም ነው ወለል ወርሱ ወርስንም እንዳትጠቀሙ ብለዋል ነብዩ አለይሂ ሰላቱ ወሰላም ይህም ዳለቻ ከለር ልብስ የሚነከርበት ዳለቻ ቀለም ነው ቀለሙ በጣም ሽታና ማዕዛ አለው ዘዕፈራን ቀይ ነው። ይሄንኛው አስፈር ነው። እነዚህ ሁለቱ ከለሮች ቀለሞች እንትን አላቸው፣ ሽታ አላቸው። በጣም በጣም ሽታ አላቸው። ወርስና ዘዕፈራን የነካው አረቦች ነው የሚያውቋል። አማርኛው ይልልኝ ወላ ተልበሱ ሸይአን ምን ሲያር ከልብስ መተው ዘዕፈራን ዘዕፈራን የነካውን ቀለም ሽታ ያለው ቀለም ነው። ዘዕፈራን የነካውን ልብስ እንዳለብሱ ወለል ወርስ ወርስም የነካውን እንዳለብሱ ከነዚህ ከሁለቱ የምናገኘው ሽቱ የነካውን ልብስ አትልበሱ ማለት ነው። አጠቃላይ ማለት ነው። ሽቱ የሚሸት ነገር የነካውን በሚሸት ሳሙና የሚታጠብ ምን የሚደረግ የሚሸት ነገር የነካውን እንዳትጠቀሙ በኢህራም ውስጥ ሆናችሁ እያሉ ነው ነብዩ አለይሂ ሰላቱ ወሰላም። ጥያቄውን ሰሐቢው የጠየቃቸው አብዱላህ ብን ዑመር እንደተናገረው ነብዩ የተጠየቁት ወይንም የተጠየቁት ስለምንድን ነው? ሐጃጅ የሚለብሰውን አይደል የተጠየቁት? እሳቸው የመለሱት ደግሞ ምንድን ነው? የማይለብሰውን መለሱ። ለምን የሚለበሰው ብዙ ሊሆን ይችላል። አጠር ያለውን ነገሩት በቃ የሚለበስ ብዙ አይነት ነው። ይሄን ይልበስ፣ ይሄን ይልበስ፣ አንተ አቡጀድ ይልበስ፣ ምን ይልበስ አትልም። ይሄን ነገር በጣም ብዙ ልብስ አለ፣ ግን ብቻ ምን መሆን የለበትም የተሰፋ መሆን የለበትም። እና አካባቢ ላይ እሱ የሚያውቅ የሚያውቃቸውንና ፊት ለፊት ያሉትን ልብሶች ነገሩት። ቀሚስ አይልበስ፣ ጥምጣምም አይልበስ፣ ሰራዊላትም አይልበስ፣ ሱሪዎችን ወለል በራኒስ ጃኬቶችንም አይልበስ ወለል ኺሳስ ሽፍን ጫሞችንም አይጠቀም። ይሄ የአብደላህ ብን ዑመር ነው። አብደላህ ብን ዑመር ሽፍን ጫሞችን አይጠቀም አሉና ነብዩ ኢላ አሐዱን አንድ የሆነ ሰው ሲቀር ላየጂዱን አለይ ሁለት ነጠላ ጫሞችን ካላገኘ ፈልየልበስል ኹፈይን ሽፍን ጫማዎችን ይልበስና ወለቅጧማ ይቁረጣቸው አስፈለ ሚነል ከዕበይን ከቁርጭምጭሚቱ በታች አድርጋቸው እያሉ ነው። ይሄንን አብደላህ ብን ዑመር ናቸው የዘገቡት። የብኑ አባስ ሐዲስ ደግሞ ሌላ አለ። ዝም ብሎ ሽፍኑን ጫማ ይልብሰው አይቁረጥ የሚለው እሱን ነው ራጅህ አድርገው የወሰዱት ዑለማዎች። ለምን የአብደላህ እብነ ዑመርን ሐዲስ ከዘገቡት ሰዎች የእብኑ አባስን ሐዲስ የዘገቡት ቁጥራቸው በጣም ያመዝናል። አንድ ያስቀደሙበት ምክንያት አይ ቁርጥ ጫማውን ሽፍን ጫማውን ዝም ብሎ ለብሶ ይንቀሳቀስና ያለ አብደላህ ብኑ አባስ በዘገቡት ማለት ነው። የሚያስቀድሙትም እሱን ነው። የአብደላህ ብኑ አባስን ያስቀድሙታል። አንደኛ ከጊዜ በኩል ስናየው የብኑ አባስ ኋላ ነው የአብደላህ ብን ዑመር ከፊት ነው። ስለዚህ የማን ይቀራል ማለት ነው? ከኋላ የተነገረውንም እያዘ የብኑ አባስ ጫማዎችን ይቁረጥ የሚል የለውም እሱ አይቁረጥ ነው። አንድ ሁለተኛ ከአብደላህ እብን ዑመር ከዘገቡት ይልቅ የአብደላህ እብኑ አባስን የዘገቡት ይበዛሉ ይበዛሉ። ሁለት ሶስተኛው ኬስ አብደላ እብኑ ዑመር የተናገረው መዲና ላይ ባለበት ሰዓት ነው የተናገረው። አብደላ እብኑ አባስ ግን የዘገበው ከየት ነው? ራሱ ከመካ ከአረፋ ከዛው ከሐጁ ቦታ ነው። በሐጅ ሰዓት ማለት ነው የተናገረው። ስለዚህ የማን ይቀደማል ማለት ነው እ የማን ይቀደማል? የአብደላ ብኑ አባስ። የአብደላህ ብኑ አባስ ምንድን ነው የሚለው? ጫማዎችን አይ ቁረጥ ነው የሚለው። በቃ መቁረጥ የለም ዝም ብሎ ነው የሚለብሳቸው ኩፎች። ስለዚህ ቁረጥ የሚለውን ብቻ ነው እንትን የምታደርጉት፣ የዛንኛውን ራጅህ የምታደርጉት፣ ሌላው ላይ ይስማማል። ከዚህ ውጭ አለ ቲሸርትም ሱሪም አጭር ሱሪ ረጅም ሱሪ ምን የለም። ሸሚዝ፣ ጃኬት፣ የአካባቢ ልብስ ሁሉ የተገናኘ ልብስ አይለበስም። በራስ ራሱ ትልቅ ኩንታል ምናምን ነገር ራሱ መሸከም አይችልም። የሚፈቃወት ኩፍያ ምናምን ይሄ ሁሉ አይፈቀድም። እሺ ምን ሆፍ ምንም ምንም ታጣ ያማ የግድ ነው። ያማ ይለብሳል፣ ካለለ ይለብሳል። ሌላ የሚሰጠው ካጣ وانا عائشة رضي الله تعالى عنها قالت كنت أطيب رسول الله صلى الله عليه وسلم عائشة من تلنا لك كنت ነበርኩ الله ኡጠይቡ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህን መላእክተኛ ሽቱ አቀባቸው نبر عليك ለኢሕራሚ حاج ሊአህርሙ ሲሉ ኢህራም ውስጥ አይደለም። ኢህራም ውስጥ ሽቶ መቀባት መጠቀም አይፈቀድም ማለት አይፈቀድም። ለኢህራሙ ዝግጅት ግን ይጠቀማሉ ማለት ነው። እንዲያውም ወቢሱ ወቢሱ ጢል የሽቱን ሽቱ ሲያብረቀርቅ አይቼዋለሁ። ሲመስረቅ የራሱ ትላለች። ራሳቸው እዚህ ጸጉር መለያቸው ላይ እዚህ ላይ አይቼዋለሁ። ሽቱ ኢህራም ሊያደርጉ ነው። ኩንቱ ነበርኩ ትላለች አይሻ ራሷ ኡጠይቡ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩን ቀባቸው ነበር ለኢህራሚ ሐጅ ለኢህራሙ ሲሉ ቀብለ አዩህሪም ግን ከኢህራማቸው በፊት ከኢህራም በፊት የተጠቀምነው ሽቱ ከኢህራም በኋላ ቢሰጥ ችግር የለም። ግን ኢህራም ውስጥ እያለን መጠቀም አይፈቀድም። ውጭ የተቀባው በኋላ ጠረኑ ቢመጣ ጣጣ የለም፣ ችግር የለም። እሱ ከዚህ በመነሳት ማለት ነው። እንዴት ላድርገዋታል ወለሕልህ ኩንቱ ኡጠይቡ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩን ቀባቸው ነበር። ለኢህራሚ ለሐጅ ኢህራም ሲዘጋጁ ቀብለ አዩ ሕሪም ኢህራም ከማድረጋቸው በፊት ሐጅ ውስጥ ከመግባታቸው በፊት ወለሕል ከሐጅም ሲፈቱ ቀብለ አየጡፈ ቢልበይት በይቱላህን ከመጠወፋቸው በፊት ተሐሉለል አወልና ተሐሉለል ሳኒ የሚባለው ማለት ነው። ጠዋፍ ጠዋፈል ኢፋዳ የሚባለው አለ። ዋና የሐጅ ጠዋፍ እሱ መቼ ነው የሚደረገው? ከውቁፈል አረፋ በኋላ ነው አይደል የሚደረገው? አረፋ ይመጣሉ። አረፋ በዘጠነኛ ይቆማሉ። ዘጠነኛው ማታ ሙዝደሊፋ መጥተው ያድራሉ። ጠዋት ወደ ምን ይመጣሉ? ሚና ይመጣሉ። ዒድን ሚና ላይ ይሰግዱና ጀምረተል አቀባ ጀምረተል ውስጣ የሚወረውሩትን ይወረውሩና ዘብ እርዳቸውን ያዱና ጸጉራቸውን ይላጩና ምን ያደርጋሉ? የት ይሄዳሉ? መካ ይመጣሉ። መካ መጥተው ጠዋፈ ኢፋዳ የሚባል ዋናው እሱም ከመጠወፍ በፊት ከግንኙነት ውጭ ያሉ ሐራም የነበሩ የአካባቢ ልብስ ራሱ ሊፈቀድ ይችላል። ይሄ የተከለከሉ ልብሶች ማለት ነው። ግንኙነት ብቻ ነው የማይፈቀደው። ጠዋፈል ኢፋዳው ከተደረገ በኋላ ደግሞ ሁሉም ነገር ይፈቀዳል። ተግባባናል። ተሐሉል አወልና ተሐሉል ታኒ የሚባለው ይሄ ነው። ተሐሉል አወል ማለት የመጀመሪያው ቀለል ያለው ዲግሪው አነስ ያለው ፍጅ ወይንም ደግሞ ከሀጁ መውጫ ምንድነው አልኳችሁ እሱ ሌላውን process አልቆ ምን ይቀራል? طواف الإفاضة طواف الإفاضة طواف الإفاضة አታውቁም እንዴ? የመጨረሻው እንትን ጧፍ ማለት ነው። ከሐጅ ከ طواف الوداع በፊት ነው ያለው ራሱ የሐጅ ዋና አካል ነው። አንድ ፈርቶ طواف الإفاضة ውን ከማድረግ በፊት ሽቱ መጠቀም ይቻላል። طواف الإفاضة ከተደረገም በኋላ ያማ በጣም ሐላል ሆነ ግንኙነት ይቻላል። التحلل الأول ማለት ሌሎች process ኦች አርቀው ከ طواف الإفاضة በፊት ያሉት ማለት ነው። ጠዋ ተሐሉለል الثاني ማለት ደግሞ ከ طواف الإفاضة በኋላ ማለት ነው። ምን አልገባችሁም? ምን ሲቲ ነገር አይታችሁ አታውቁም? ወሊሕል ከሐጅ ሲለቀቁም ሲወጡ ቀብለ አየጡ ፈዲል በይት ቤቱላህን ከመጠወፋቸውና ጠዋፈ ኢፋዳ ከማድረጋቸው በፊት ሽቱ እቀባቸው ነበር እያለች ነው። አሁን ተሐሉለል አወል እኮ ካልገባችሁ ይዘበራረቅባችኋል ብዙ ነገር። وعن عثمان بن عفان رضي الله تعالى عنهما أن رسول الله صلى الله عليه وسلم قال ምንም እርዳታ ምንም ምንም ነገር ከሌለማ የግድ ራቁትን እኮ አይሄድም። ምንም ሌላ ነገር ከጠፋ ይበቃ ነገር ከጠፋ አቤት ግን በአሁን ሰዓት ራሱ እንትን ይሰጠዋል ይሰጠዋል እዛ ራሱ ይሰጣል ሰውዲ ላይ እ በተመቱ ጋፋ እሱማ ጭራሽ ተሐሉል አልአወል ተሐሉል ሳኒም ይባላል። ሙሉ በሙሉ ተሐሉል እኮ ነው ያለው። ተሐሉል አልአወልና ተሐሉል ሳኒ የሚገኘው ሐጅ ስራ ላይ ሐጅ እየሰራ እያለ ውቁፍ አረፋ ዘጠነኛው ትቆማለህ። ማታ መጥተህ ሙዝደሊፋ ታድራለህ። በማግስቱ በአስረኛው ሚና ትመጣለህ። ሚና ላይ ኢድህን ከሰገድክ በኋላ አስረኛው ቀን ስለሆነ እዛ ራስ መላጨት አለ፣ እርድ የምታርደው አለ። ያንን ካደረግክ በኋላ ምን ምን ሆንክ ማለት ነው التحلل الأول ተገኘለ። ጠዋት ገና አላደረክም። አሁን التحلل الأول ተገኘ። ምን መጠቀም ትችላለህ? ሽቱና አካባቢ ልብስ መልበስ ትችላለህ። طواف الإفاضة ውን መካሄድ ካደረክ በኋላ ሁሉ ነገር ተጠናቀቀ። ከዛም በኋላ ግንኙነት ይፈቀዳል። በ التحلل الأول ግን ግንኙነት አይቻልም። በተሐሉለ ሳኒ ነው የሚለው። ተሐሉለል አወልና ተሐሉለ ሳኒ አልገባችሁም? ገብታችኋል? ሙከረም ምንድነው ታሉ ለላወል ሌሎች ከግንኙነቶች ሌሎች ከልከል ነገራቶች የሚፈቀዱበት ነው። ታሉ ለላወል ከምን በፊት ያለው ነው። ጠዋፈ ኢፋባ ሸምዳችሁ ያዙ። ስትሰሩ ታውቁታላችሁ። ኋላ ዝም ብላችሁ ሸምዱት። በቃ practical ኋላ አላህ ያድርገን። ኢንሻአላህ ነው የሚባለው ያስኬዳሉ በቃ ኢንሻአላህ ባይሆን ለስራ አይደለም እሺ እዛው እንዳትቀየስ وعن عثمان بن عفان أن رسول الله صلى الله عليه وسلم قال يا الله ملك تنيا إلى لا ينكح المحرم ሙሕሪም ማግባት አይችልም። ላየተዘወጁ ሊነፍሲ ሙሕሪም ማግባት አይችልም። ሐጂ እህራም ውስጥ የገባ ሰው ኒካህ ማሰር አይችልም። አልሙሕሪም ወላ ዩንኪሑ ሌላንም መዳር አይችልም። ወላ የኽጡቡ ማጨትም አይፈቀድም አይችልም። ሌላ ሰው ማለት ነው። ዑስማን ብን አፋን እነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል ላ የንኪሑል ሙሕሪሙ ሐጅ ያልሆነ ሰው ማግባት አይችልም። ለራሱ የሚያገባት ሐጅ ባታህርምም እሱ ሐጅ ባታህርምም እሱ ሐጅ ሳያህርም እሷ ብታህርምም አይገናኝም። በቃ ሁለቱም ሙሂል መሆን አለባቸው ይግድ ከሐጅ እንትን ከኢህራም ውጭ መሆን አለባቸው። ወይ እሷ ወይ እሱ ሐጅ ኢህራም ካደረጉ በኋላ ጋብቻ የለም። ተግባባን? ይሄ ላይንኪሑል ሙሕሪሙ ለራሱ አያገባም ነው። ولا ينكح ማለት ደግሞ አይድልም። ላይንኪሁና ላዩንኪሑ ይለያል። ላይንኪሑ የስንል ምን ማለት ነው? ለራሱ ማግባት አይፈቀድለትም። ላይንኪሑ ላዩንኪሑ ከሆነ ደግሞ ምንድነው? ለሌላ መዳር ወልይ ሆኖ ይሁን ወኪል ሆኖ ይሁን ሌላንም ሰው መዳር አይችልም። ተግባባን። የምታገባውና የሚያገባው የሚጋቡት ሁለቱ ምን እንኳ ቢሆኑ ሁለቱም ሀጃ አህረም እንኳ ቢሆኑ ወኪል ሆኖ ራሱ ጣልቃ መግባት አይችልም። ግልጽ ነው። ወላ ያኽጡቡ ማጨትም አይፈቀድም። ረዋሁ ሙስሊም ሙስሊም ዘግቦታል። ሙስሊም ዘግቦታል። አንድ ይችን ሙቃረና የምታደርገ ሐዲስ የሚያመጡት ሐዲስ አለ። ነብዩ አለይሂ ሰላቱ ወሰላም እብኑ አባስ የዘገቡት ሐዲስ አለ። ተዘወጀ ረሱሉላህ ሰለላሁ ዐለይሂ ወሰለም መይሙነተ ወሆ ሙሕሪም ነብዩ አለይሂ ሰላቱ ወሰላም መይሙናን ያገቧት ሐጅ አህርመው ነው የሚል ሐዲስ አለ የሚል ሐዲስ አለ። ጠንካራ ሰው ሐዲስ ስለዚህ እዚህ ነብዩ አለይሂ ሰላቱ ወሰለም አንድ ሙህሪም ማግባት አይችልም፣ መዳርም አይችልም፣ ማጨትም አይችልም ብለው እሳቸው መይሙናን አገቡ የሚለው ሐዲስ እንዴት ነው? ይሄን ኻስ አይደለም። ሌላ ራሷ መይሙና የተናገረች ሰዋለች። ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሆ ሙሕሉን ወሆ ሐላል የሚላል የራሷ መይሙና እኔ ነብዩ አለይሂ ሰላቱ ወሰላም ያገቡኝ ምን ሆነው ነው ሙሕል ሆኖ ነው ሐጅ አህርመው ካይሆን ከሐጅ በወጡበት ሰዓት ነው ያገቡኝ ብላለች። አቡ ራፊዕ የሚባለውም ራሱ ምን ይላል? እዘው ኩንቱ ሰፊረን በይነሁማ በሁለቱ መካከል ነብዩንና መይሙናን ያገናኘኋቸው እኔ ነበርኩ። ተዘወጀ ነብዩ ሰለላሁ ዐለይሂ ወሰለም መይሙነተ ወሆ ሐላል ነብዩ አለይሂ ሰላቱ ወሰለም መይሙናን ያገቧት በምን ሰዓት ነው? ሐላል ሆኖ ነው ይላል። ስለዚህ የጉዳዩ ባለቤቶች ሁለቱ ናቸው አይደል? መይሙና የጉዳይ ባለቤት ናት። አቡ ሁለቱን ያገናኘ ነው። ከሁለቱ በላይ ማን ያውቃል ክስተቱ? እብኑ አባስ እዚህ ላይ ምን አድርገዋል ማለት ነው? ሰሃቢዎች ራሱ ትንሽ ተቃውመዋቸዋል። ለአጋጣሚ ከሁሉም ደግሞ ተቀዳሚ የሚሆነው መይሙና የክስተቱ ባለቤት ስለሆነች መቼ እንዳገቧት የምታውቀው እሷ ናት። ከእብኑ አባስ በላይ የክስተቱ ባለቤት ያውቃል። ከክስተቱ ባለቤትም ደግሞ ከእብኑ አባስ የበለጠ ከመይሙና በመቀጠል ስለ information ኑ ማን ነው full information ያለው አቡ ራፊዕ ነው ተሲር ነበር መመካከላቸው ሁለቱን ያገናኙት እኔ ነበርኩ ብሎ ተናግሯል። የሁለቱ ሙቀደም ነው አለ ቀውሉ ኢብኑ አባስ። ስለዚህ ማግባትም ሆነ መዳር አይቻልም የሚለውን راجح እናደርጋለን። ያንኛው በሐላል ስለሚል ማለት ነው። راجح ገብታችኋል? ሐዲሱ የማን የማን ነበር የሚቃረነው? የኢብኑ አባስና ይሄ የኢብኑ አባስ ምን ይላል? ነብዩ መይሙናን ያገባት ሀጅ ሀጅ አህረም ሆኖ ነው አይደል የሚለው እዚህ ጋር ይጋጭብን ነበር። በምን አገናኘ ነው? አይ ጎበዝ ገብታችኋል። በቃ እሱ ሙህሪም እኮ አይደለም። አይ ሙህሪም አይደለም። ሙህሪሙ ያለው ይሄማ እኮ የሐጅ እንትን ይጠበቅበታል እኮ ልንል ነው። ሰውየው እዛ ሐጅ እየተደረገለት እዚህ ሽቶ መጠቀም አይችልም፣ ግንኙነት አይችልም። ብዙ የሐጅ አህካሞችና የኢህራም ልብሶች መልበስ አለበት ምናምን ልንል ነው። ይሄ አይመለከተውም። እሱ አጅሩን መቀበል ብቻ ነው ግዴታውን የሚወጣው። ገንዘቡን ሰጥቶ ሰዎችን መሸኘት ይቻላል። ኢህራም የሚያደርግለትን ሐጅ የሚያደርግለት አይመለከተውም። ችግር የለም። በዋጅብነት አይደለም። ሌላ ቦታ ሀዲያ ያለከው እዚህ የሆነ ነገር እንትን ነበር እናየዋለን። ቦታው ይመጣልና የሆነ መጠን وانا ابي قتادة الانصاري رضي الله تعالى عنه في في سيده الحمار فلا ابا قتادة الانصاري رضي الله تعالى عنه قال له انت قلت السؤال ايش قال لنا انت قلت السؤال ايش وعن ابي قتادة الانصاري رضي الله تعالى عنه ابا قتادة الانصاري من الى النال في سيده فلا ادنو قصة في نجرا سلا ادنو ادن عدنو نبرنا الحمار الوحشي يدور زبرا مالس يدور هي يدور هي حمار الوحشي السنة الدنو عمدتا وهو غير محرم لذان قزي السو حج على حرم المنزفر حج على حرم محرم النبرا قال اللي هلال فقال رسول الله صلى الله عليه وسلم لأصحابي نبي عليه الصلاة والسلام لصحاب التاكو اندهار وكانوا محرمين كل الإهرامات اللي دون بري رسول صحابي هل منكم أحد من أمره لم هو أراك أفادان كان أنت وصدر يعززوا الله قدلوا يعني نحمار الوحيد يعززوا الله أو أشار إليه بشيء ወይ የሆነ የጠቆመው አለ አመለጠ ብሎ ያሳየው አለ ቃሉላ እኛ አልጠቆምንም አላዘዝነውም አለ ቃል ተቆሉ እንደዛ ከሆነ ብሉ ችግር የለም ማበቅ የለህኒ የቀረውንም ስጋ ተጠቀሙ አሏቸው ሐዲሱ ሙተፈቅ አለኝ በቃ ልንገራችሁ ማደን አይፈቀድም ሙህሪም የሚበሉ እንስሶች አሉ አይደል ማደን ማደን አይፈቀድለትም ታዳ የተወሰኑ ሰሃቦችን ይዞ በባህር ዳርቻው አካባቢ እስቲ እየሰለልክ ሄደ ብለው ነብዩ አለይሂ ሰላቱ ወሰላም ወደ መካ እየሄዱ እያለ እሳቸው በሌላ መንገድ ሲሄዱ እሱን ደግሞ አላሳሂል ባህር ላኩት። በዛ አካባቢ እየሰለለ ከሄድ አሉት። ስለላ እያደረገ ሲሄድ አብረውት የነበሩ ሰሃቢዎች ኢህራም አድርገዋል። እሱ ደግሞ ኢህራም አላደረገ እዛው ስጀት አደርጋለሁ ብሎ ለምን ጥላት ከመጣ ሊፋለም ይችላል ድንገት። ስለዚህ ሀጅ ውስጥ አልገባም ሙህሪም አልሆንም ብሎ ትቶት እየሄደ ነበር እና እየተጓዘ እያለ ህማርን ውሽ እያየ በርቀት ላይ ሲንቀሳቀስ አየው። እንደውም አለንጋውን ስጡኝ ብሏቸዋል። ከአሁን በፊት ዒልሙ ስላላቸው አለንጋ ስጡኝ አላቸው። ማለት ፈረሱን አስነስቶ እንዲደርስበት ማለት ነው። አንሰጥም ማለት እንዲህ አሉ። አላሳዩትም። እንደውም እነሱ አይተው ዝም አሉ። ካሁን ካሁን ላይ ሆኖ ሲሉ ድንገት ዞር ሲል አየው። በቃ አለንጋ ሲስላቸው አንሰጥም ማለት በራሱ ጊዜ ሮጠና ደረሰበት፣ ወጋው፣ ገደለው። ምንም ገደለውና ከዛ የተወሰነ እነሱም ተመገቡ። መጨረሻ ላይ አመ ይህንን ቅሷ ሲነግራቸው እነዚህ የተወሰነ ትንሽ እንትን ስለነበረ ሙህሪን ያደረገ ሰው ያደነውን መብላት አይቻልም የሚባል ነገር ስለነበረ መጨረሻ ላይ ነብዩን እንትን አሏቸው። ነብዩን ጠየቋቸው። ነብዩ እንደሆነ ሀልሚንኩም አሐድን አመረ ያዘዘው አለ አው አሻረ ኢለይ ወይ የጠቆመው ያመላከተው አለ ብሽእን በሆነ ነገር አሏቸው። ቃሉላ ራል አልነገርንም አልጠቆምንም። ቃል ፈኩሉ ብሉ ማበቅ የሚላሂ የቀረውንም ስጋ ተመገቡ ችግር የለም አሏቸው። ምክንያቱም የገደለው ማን ነው? ኢህራም ያላደረገ ሰው ነው አይደል? አንደኛ ሐጅ ኢህራም ያላደረገ ሰው ነው ነው። ሁለተኛ ለነሱ ብሎ አይደለም ነው። ሐጅ ያለ አህረመ ቢሆንም ሐጅ ለአህረመ ሰው ብሎ ነው አይቻልም። ሐጅ አህረመ ያህረመው ሰውዬ ያደነውም አይቻልም። ራሱ ያደነው ሰው ሙሕል ሆኖ ኢህራም ላደረገ ሰው ብሎም ካደነው አይፈቀድም። ለዚህ ነብዩ አለይሂ ሰላቱ ወሰለም ብሉ ችግር የለም ብለው ፈቀዱላቸው። ወአን ሱዕብ ብን ጀሳነ ፈለይቲ ገብቷቸዋል አዲሱ وعن الصعب بن جسامة الليثي أبا الصعب الصعب بن جسامة الليثي رضي الله تعالى عنه أنه صعب بن جسامة የሚባለው صحابي أنه أهدى لرسول الله صلى الله عليه وسلم لرسول الله صلى الله عليه وسلم ለነብዩ ላከላቸው ሀዲያ ሒማረን ወህሽየን ሒማረን ወህሽይ አድኖ ገሎ ላከላቸው ስጋ ስጋ ላከላቸው ወሆ ነብዩ አለይሂ ሰላቱ ወሰላም ቢልአብዋ አው ቢወዳን ወዳን ወይንም አብዋ የሚባለው ቦታ ላይ ነበሩ። 400 ኪሎ ሜትር ርቀት ላይ 240 ኪሎ ሜትር ርቀት ላይ የምትገኝ ናት ከመካ አብዋ የምትባለው የነብዩ እናት የሚሞተችው እዚህ አብዋ የሚባለው ቦታ ላይ ወሆ ቢል አብዋ አብዋ ላይ እያሉ አው ቢወዳን ወይ ወዳን የሚባለው ቦታ ሁለቱም አንድ አካባቢ ላይ ናቸው። ሸኩም የነራውሉ ተመሳሳይ አንድ አካባቢ ላይ ስለሆኑ ችግር የለም። አብዋ ወይንም ወዳን ላይ እያሉ ነብዩ አለይሂ ሰላቱ ሀዲያ ላከላቸው ማን አሷዕብ እብኑ ጀሳማ የሚባለው ሰሐቢ ይህን ሲልክላቸው ፈረደሁ አለይህ ነብዩ አልቀበልም ብለው መለሱ። ወቃል እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም እና እኛ ለምነሩደሁ አለይከ በአንተ ላይ አልመለስነውም ኢላ አነ ሑሩም ሐጅ ስለ አህረምን ብቻ ነው የመለስንብህ አሉ። እኛ ሙሕሪሞች ስለሆን አንመገብም የታደነ አሉና ነብዩ መለሱበት። ተባባናል። ሁለቱ ሐዲሶች አይቃረኑም። የላይኛው ሐዲስ የጠቆመው አለ፣ አረ የለም። ያሳየው አለ፣ የለም። የረዳው አለ፣ ያዘዘው አለ፣ የለም። እንደዛ ከሆነ የቀረውንም ስጋ ብሉ፣ የበላችሁም ችግር የለም አሏቸው ባለፈው። እዚህ ደግሞ ነብዩ አለይሂ ሰላቱ ወሰለም እና ለምነሩደሁ አለይ ለአንተ አልመለስንልህም ኢላ አና አና ኢላ አና ሁሩሙን ሐጅ ስለ አህረምን ብቻ ነው የመለስንብህ አሉት። ሁለቱን ሐዲስ ያገናኙት ምንድን ነው የሚሉት? እዚህኛው ቦታ ላይ ሲያድን ያደነው አክሷ ብኑ ጀታማ ለነብዩ ብሎ ስላደነው ነው። ሐጅ ለአህረመ ሰው ብለህ ካደንከው ያ ሰው እየተቀበለ ካንተ መብላት አይቻልም፣ አይፈቀድለትም። እላይኛው ደግሞ አባቀታዳ የገደለውን ብሉ እናንተ ሙሕሪም ብትሆኑም ያላቸው ነብዩ አለይሂ ሰላቱ ወሰለም ያሏቸው ለምንድን ነው? አባቀታዳ ሲያድን ለማን ብሎ አይደለም ያደነው፣ ሐጅ ለአህረሙ ሰዎች ብሎ አይደለም ያደነው ሁለቱን ሐዲሶች ለማገናኘት ዑለማዎች የሚጠቀሙ አለሁ የገባቸው አይመስላል። ገባቸዋል። ጭራሽ አይቻልም ያሏል። የመጀመሪያውን ሐዲስ ይዘው የፈቀዱም አሉ ሙሉ በሙሉ የከለከሉም አሉ። እና አቡ ሐኒፋ ሙሉ በሙሉ የከለከሉት የመጨረሻውን ሐዲስ ነው የያዙት። የፈቀዱት ደግሞ የላይኛውን ሐዲስ ነው የያዙት። ግን ሌሎች ዑለማዎች ምን አደረጉ? መካከል ላይ አስታራቂውን አመጡ። አስታራቂው ምንድነው? ሁለቱ ሁለቱንም ሐዲስ ለኢማል ሐዲስ ሁለቱንም ሐዲስ በተግባር ላይ ለማዋል ጀምዕ ነው የሚጠቅመን። ጀምዑ ምንድነው? ማስማማቱ ለሙህሪም ተብሎ የተገደለን አዳኙ ሙህሪም ቢሆንም ባይሆንም ለሙህሪም ተብሎ የታደነን አይፈቀድም። ሙህሪሙ ሰውዬ ሊጠቀመው አይፈቀድለትም። እሺ አዳኙ ሐላል ሆኖ ያድን ለሙሕሪም ብሎ ካላደነው ይቻላል። ሙሕሪሙ ራሱ ሊጠቀመው ይችላል። ገብታችኋል? አዎ ራሱማ ይጠቀማል፣ ችግር የለም። ለሙሕሪሞች አይቻልም። ሀጅ ኢህራም ያላደረገው ሰውዬ አድኖ ለሙህሪሞች ብሎ አድሉት ተራሱ መጠቀም አይችልም ነገር የለም። በራሱ እኮ ክልክል አይሆንበትም። ለሙህሪሞች ተብሎ ከታደነ ግን ሙህሪሞች ሊጠቀሙት አይፈቀድም። አዎ የሚታደኑትን ነው። በግማ ማረድ ትችላላችሁ። ለምን ለሽያጭ ለመሸጥ ምናምን እንደ አቡ አዳ ማለት ነው። ብሎ ዝም ብሎ አደን በቃ ስራውም ይሁን ምንም ይሁን ለሙህሪሞች ብሎ እስካላደነ ድረስ ችግር የለም። ቢጅምለት ያሃዳ ነው። ተግባባ وعن عائشة رضي الله تعالى عنها قالت አይሻ قال رسول الله صلى الله عليه وسلم የአላህ መላእክተኛ እንዲህ ብለዋል ትላለች። خمس አምስት من الدواب ከእንሰቶች አምስት እንሰቶች ይላሉ ነብዩ አለይሂ ሰላቱ ወሰላም ደዋብ ማለት የዳባ ፕሉራል ነው። ደዋብ ተንቀሳቃሾች ማለት ነው። አየምሽ አለ አርድ ثم أما استعمال استعماله في الحيوان ذات أربع قوائم ባለ አራት እግሮች ማለት ነው። እዚህ ቦታ ላይ ብዛት ሲመጣ ባለ አራት እግር ይሉታል ደዋብ እንጂ ደበ ማለት በልቡም ቢንሸራተት ሁለት እግርም ቢሄድ ደዋብ ነው የሚባል ተንቀሳቃሽ በምድር ጀርባ ላይ የሚንቀሳቀስ ህይወት ያለው ሁሉ ደዋብ ይባላል። ወላኪን ብዙ ጊዜ የሚጠቀሙት ለባለ አራት እግሮች ነው። ብዙ ጊዜ ይጠቀሙት ብዙ ጊዜ ማለት ነው። እዚህ ቦታ ላይ ያ ማለት ብቻ አይደለም፣ ሌሎችንም ያካትታል። ጀዋብት አሁን ስንቀራ ከምሱን አምስት ሚነት ከእንሰቶች አምስቱን ከምሱን አምስት ሚነት ከእንሰቶች አምስት እንሰቶች ሁሉሁን ሁላቸውም ሰዋሲቁ አመፀኞችና አደገኞች ናቸው። ጉዳታቸው አመዛኝ አመዛኝ ማለት ነው። ሰዋሲቅ ማለት የፋሲካ ፕሎራል ነው። ሰዋሲቅ ፋሲቃ ማለት ሌላ ቦታ አመፀኛ ማለት ነው አማጺ ፋሲቅ ማለት ፋሲቅ ማለት ለአንድ ሰው አንድ ሰው ፋሲቅ ነው ማለት ምን ማለት ነው? በጌታው ላይ ያመፀ ማለት ነው፣ ራሱን የሚጎዳ እዚህ ፈዋሲቅ ማለት ደግሞ አመፀኞች ናቸው፣ ጉዳታቸው አመዛኝ የሆኑ ናቸው ማለት ነው። ጉዳት አላቸው። ኩልሁና ሁላቸውም ፋሲቁን ነው የሚለው ፈዋሲቁ ሁሉም ፈዋሽቆች ናቸው፣ አደገኞች ናቸው፣ ጉዳታቸው የሚያመዝኑ ናቸው ማለት ነው። ጎጂዎች ናቸው አምስቱ። ስለዚህ ይቁተልና ይገደላሉ። ፍልሕል ህል ቦታ ይገደላሉ። ወልሐረም ሐረምም ውስጥ ይገደላሉ። የሐረም ክልል አለ። ከገዛ ክልል ውስጥ ያለ ህል ይባላል። ከዛም ውስጥ ይገደላሉ። እዛው ሐረም ውስጥ ራሱ ይገደላሉ። ፍልሕል ወልሐረም ሐረምና ሕል የሚባል ታውቃላችሁ ልዩነቱን። ሐረም የሚባለው መካ ውስጥ የተከለለ ቦታ አለ። ሐረም የሚባለው ቦታ አለ። ሐረም ተከልሎ አላሁን ምንትን አስቀምጦበታል፣ ነጥብ ነጥብ አስቀምጦበታል፣ ካርታ ተሰጥቶበታል ራሱ ሐረም። ከዛ ውጭ ያለው ምን ይባላል? ሄል ይባላል። ሄልም ላይ ይቻላል፣ ሐረም ሙት ሄል ላይማ ይቻላል። ሐረም ውስጥ ነበር ጥያቄ የሚያስነሳ። ሁለቱም ቦታ ይቻላል አሉ ነብዩ አለይሂ ሰላቱ ወሰላም። ሄልም ቦታ ይገደላሉ፣ ውጭ ላይ ከሐረም ውጭ፣ ሐረም ውስጥ ይገደላሉ። ጎጆዎች ስለሆኑ አምስቱ አምስቱ ሁሉሁም ሁላቸውም ፈዋቂቁ አደገኞች ስለሆኑ ይቅተልነ ይገደላሉ ፊል ሕል እህልም ውስጥ ይገደላሉ። ህል ማለት ምንድን አልኳቸው እ ከሐረም ውጭ አለ ወልሐረሚ ሐረም ክልልም ውስጥ ይገደላሉ። ምን ምን ናቸው እነዚህ አምስቱ? አልአቅረቡ ግልጥ አልአቅረቡ ግልጥ ግንጥና መርዛማ ነገራቶች በዚህ በቂያስ ይገባሉ ይላሉ። አቡ ሐኒፋ እነዚሁ አምስቱ ናቸው አምስቱ ናቸው በቃ የሚገደሉት አምስቱ ናቸው አምስቱ ናቸው ሌላ ጨምሩ ብለዋል። አይ የተፈለገው ፈዋሲቅ ናቸው ነው። ከኋላ ኬሱ ወይንም የሚገደሉበት ነገር ተነግሮናል አይደል? ኩሉሁነ ሰዋሲቁ ብለዋል። ነብዩ ሁሉም ጎጂዎች ናቸው አሉ። ስለዚህ ጎጂ ሁሉ በቂያስ ይገባል፣ በቂያስ ይገባል ነው የሚሉት ዑለማዎች። ደግሞ ዋናው ምሱ ሶሒሁም ማለት ነው የሚገደሉበትን እንትኑ ህክማውን ስለነገሩን ማለት ነው። ተነግሯል አይደል? የሚገደሉበት ምክንያት ምንድነው? ምክንያት ኩሉሁነ ሰዋሲቅ ስለሆኑ ነው። ኩሉሁነ ሰዋሲቅ ሁሉም ጎጂዎች ስለሆኑ ዩቅተል ይገደላሉ ፊል ሐል ወል ሐረም አልዓቅረብ ጅንጥ ወልሂድአቱ ሂድአ ጭልፊት ነው መሰለኝ የሚባለው ስጋ ከልጆች ላይ ወይም ከሰው ላይ የምትነካው ጭልፊት እ ጩልልህ ጨለሌ ነው ጨለሌም ራሱ እኮ ጭልፊት ነው እሺ ለማንኛውም ጭልፊት እንበሉት ምን ጭልፊት፣ ሌላ ምንድን ነው ጭልፊት፣ ጩልሌ ጩልሌ ጩልሌ ታውቃላችሁ? ከጭልፊቶች አንዱ ጩልሌ የሚጨልፍሽ እሺ ኺላፍ ነው እንዴ? ተው ተው በቃ በራሪ ነው። ሁለት ክንፍ ያለው ከሰዎች ላይ ስጋ ከእጅ ላይ ስጋ ይነጥቃል። ስጋ ከወሰደ ጭልፊት ትንሽ ምን ጫጩት ያነሳል። እሺ በቃ እኔ የበላውን ይላል። ለማንኛውም ሂዳ ምልክቱ ስጋ ይሄን ነው ምልክት እንትን ዴፊኒሽኑን ሲናገሩ የስሉቡ ላህመ ሚን ዒድ ኢንሳን ከሰዎች እጅ ላይ ስጋ የሚነጥቅ ነው ይላሉ በራሪ ይሄ ማለት ጭልፊት ነው ማቀው ጭልሌን በል ጭልፊትን በል በአካባቢያችሁ ስጋ የሚነጥቅ ካለ ሰው ጭልፊት ወል ሁራብ ሁራብ ቁራ ይሉታል ቁራ ነው ቁራ ቁራ ፈቁ ይሄ አዎ ጥቁር ጥቁር ወላኪን ሙስሊም ላይ የተዘገበ ዘገባ ወልጉራቡል አብቀዑ የሚል አለ አብቃ ጉራብ አልአብቃ ከሆነ ጥቁር ነው ሰውነቱ እላይና እዚህ ከደረቱ አካባቢ ነጭነት አለው ይላሉ። ራሱ ጥቁር አሞራ ሆኖ ሌላ ሰውነቱ ጥቁር ሆኖ ነጭ እዚህ ላይ ንጣት አለው፣ እዛ አካባቢ ላይ ንጣት አለው። አብቃ የምትለዋል ሻዝ ብትሆንም እንደዛ እንቀበላታለን ይላሉ። ጉዳት ያለው የትኛው ነው? አብቃው ነው ወይስ ነው? ሁለቱም አዝመራ የሚበላ የትኛው ነው? እቁሩ ሪዋየት ሙስሊም ላይ ወልጉራቡል አብቅዑ የሚላል አብቅዕ ማለት ምን ማለት ነው? ንጻት ያለበት ማለት ነው። ከላይ ራሱና እዚህ ደረቱ አካባቢ ላይ ንጻት ያለበት አሞራ ጥቁር ነው። ራሱ ጉራብ ነው። ይሄ ጉራቡ ጥቁር ጥቁር ሆኖ ግን ነጭ ጫፍ አብቅዕ የሆነ ይላሉ። እንትኗን ትንሽ እንትን ይተውታል። አብቅዕ የምትለዋን ሙስሊም ላይ ብትኖርም ይተዋታል። ጉራብ ብላችሁ ቁራ ወልፈዕረቱ አይጥ ወልፈዕረቱ አይጥ አይጥ ኢዳ እና ጉራብን የመሳሰሉ የሚገል እነ ነስር የሚባሉ አሉ። ይሄ እንትን ነስር ማለት ቀስር የሚባል አለ። ነስር ነስር ነው አይደል? ንስር ንስር በእንትን በአረብያው አነስር ነው የሚለው ንስር ነው። በአማርኛው ንስር ንስር የሚባለው ሶቀር የሚባል አለ። ሶቀር የሚባለው ግልገል አንሳ ነው የሚሉት በስንት ኪሎ ሜትር ርቀት ውስጥ ያለ አሳ ነው የሚባለው። ላ አይሁን ሲወርድ ራሱ እንደ እንትን በጣም ከፍተኛ ድምፅ አለው። ከምዝግዝጎ እንትን ገብቶ ያወጣዋል ከንቱ አሳው ከፍተኛ ርቀት ላይ ሆኖ ያ ምንድን ፈቀር ይባላል። እንደውም እሱ እንትን መሌኩል መሌኩት አጣኢራት የበራ የአሞራዎች ንጉስ ይባላል። መሌኩል ጋባ የጫካው ንጉስ ማን ነው? አንበሳ የበራሪዎች ንጉስ ደግሞ ቀፍር የሚባል ፎቀር የሚባል ፎቀር እነዚህ እነዚህ ሁሉ ጎጂ የሆኑ ማንኛውም በራሪዎች እዚህ ውስጥ ይገባሉ። እነ حدأة እነ ጉራቡ ወልፈዕራ አይጥ አይጥ ባለው ስር ደግሞ የሚገባሉ አይጥን የመሳሰሉ እብነ ዑርስ የሚባል አለ ፍልፈል ምናምን ምናምን የመሳሰሉ በዚህ ውስጥ እነሱን መግደል ይቻላል። ወልከልቡ አቁር ተናካሽ ውሻ ተናካሽ ውሻ ጎጂ ነው፣ جارح ነው። አቁሳይ ከሆነ ከልበላ አቁርን የመሳሰለ አንበሳን ይመስል ነብርን ይመስል ማንኛውም የሰው ልጆች ላይ ጉዳት የሚያደርሱ እነሱም ይገደላሉ። በዚሁ ላይ ሄዶ ማለት ነው በቂያ አቡ ሐኒፋ ግን ምን ብለዋል? አምስቱ ብቻ ናቸው ነው። ስለዚህ በእነዚህ ቅያስ ብዙ ይገደላሉ ማለት ነው። ሐዲሱ ሙተፈቃ ነው። ፊል ወል የሚገደሉ ናቸው እነዚህ። ከዛ ውጭ ያለ ግን የማይጎዳ እንስሳ አይገደልም። የት ፊል ሐረም አይገደልም። ሲልሕል ግን እዛ ግን አይታደንም ክልክል ሐረም ክልል ተቀምጦለታል። እንዴ ክልል አለ። በክልል ውስጥ ያሉ እንስሶችን መግደል ማደን አይፈቀድም። አ ሶሃን ትክክል አለ ተቆጥሯል። ፈረጎች ራሱ ቆጥረውታል። ሶሃንም ይገደላል። ለጎጂ እነሱን ይጎዳል። ለሆነ ፈዋሴ እነ እባብ ይገደላሉ፣ እዚህ ውስጥ ይገባሉ። እባብ አቅረብ የሚለው መርዛማ ነገራቶች ውስጥ ታስገባዋለህ። ውሃን ከአይጥ ይግባ ወይንስ ከመርዛማ እሺ ገባችኋል? አለበለዚያ ሌላ ነገር መግደል አይፈቀድም። ጉዳት ያላቸውን ነገራቶች ሊጎዱ የሚችሉ ነገራቶችን ብቻ ነው መግደል የሚቻለው። ሐረሙ ሐረሙ ሐረሙ ምን አይቻል ምን አይገደል ምን አይታደንም። ጉዳት የሌላቸው እንሰቶች ለምሳሌ ጥንቸል ብታገኝ የሌላ ቦታ ጥንቸል አድነ መብላት ትችላለህ። ሐረም ውስጥ ግን አይፈቀድም። ጉዳት የሚያደርሱ ነገራቶች ብቻ ሐረም ውስጥ ይገደላሉ። ሐረም ውስጥ ይፈቀዳል። ከዛ ውስጥ ነው ባቢን አውላት አድርገዋል። ሁለቱም ፊል ሒል ወል ሐረም እነዚህ ጎጂዎቹ ይጎዳሉ የሚባሉት ማለት ነው። በእነዚህ ቅያስ ይላል። አለበለዚያ አምስት ናቸው አልገባችሁም? እነዚህ በሀጅ እህራም ያደረገም ያላደረገም ይገዳል ይገላቸዋል። እዛው ሐረም ጎጂዎች ናቸው እነዚህ የትኛውም ቦታ ላይ በቃ የትኛውም ቦታ አንተ እባብ ካገኘ አድ አህርምም አታህርምም ሐረምም ይሁን ዕልም ይሁን መግደል ይችላል። ሐጅ ሙህሪም ሆነህም ሐጅ ኢህራም አድርግም አታድርግም ሐረም ውስጥ ያሉ እንስሶችን ጥንቸልን ይመስል መግደል አይፈቀድም፣ ማደን አይፈቀድም። ውጭ ላይ ያደንከው እዚህ ብት አንተ ሐጅ አህርመሃል፣ ነገ ነው አህርመሃል መግደላት አይፈቀድልም። እዚህ ማደን ለእንስሳው ሳይሆን ሙህሪም ስለማያድን ሙህሪም ያደነ እንትን ስለማይ ስለማይፈቀድ አደን አይፈቀድም። ቦታው ላይ ደግሞ ሀጅ ብታህርምም ባታህርምም ሐረም ውስጥ የሚታደኑ እንስሶች ማደን አይፈቀድም። አልገባችሁም እንዳልኳችሁ እ ምንስ እ አይ አትንካቸው ተዋል ይፈጸም። እዛው ቦታው ላይ ነው የሚገቡት። ነብዩ አለይሂ ሰላቱ ሰላም ይላል እ ሸረሪት ሸረሪት አዎ ጉዳት ያለው ነገር ሁሉ ይገደላል። በዚህ ቅያስ ሄደን ማለት ነው። ሸረሪትም ጉዳት የሚያደርስ ነገር ምን እነዚህን ክልክል ነገር ሐረም ውስጥ ያሉ እንሰሶችን ቢያድን የእሱን አይነት ይከፍላል። ትልቅ እንሰሳ ለምሳሌ የለም እንጂ ቀጭኔ ቦታው ላይ ሐረም ውስጥ ቢገል ግመል ያርዳል። ተመሳሳይ ማለት ነው። አንበሳ ቢገል ወይ ፈላድ ይችላል። ከእንስሳ ተመሳሳይ ጥንቸል ቢገል ሐረም ውስጥ አይፈጠርም። ክልክል ነው። ፍየል ያርዳል። በሷ መጠጥ ቅጣት አለው ካሳ አንድ በቃ ያልገባችሁ ነገር አንድ ነገር አለ። ሐረሙ ውስጥ ያሉ የማይጎዱ እንሰሶችን ለአደን ማደን አይፈቀድም። ሐረሙ ሐጅ ሀጅ አህርምም አታህርምም በቃ አይፈቀድም። ይሄ ለሀገሩ ክብር ነው። የአላህ አልገባችሁም እንዴ? ከዛ ውጭ ከሆነ ደግሞ አደን ሙህሪም ከሆንክ አይፈቀድም። ከሙህሪም ውጭ ያለ ያችን ውጭ ላይ ውጭ ሀገር ላይ ሐረሙ ውስጥ ያገኛቸው ሐረም ውስጥ የምታገኛቸው እነዚህ አምስቱና የነሱ መሰል እንሰሶች ጎጂ ከሆኑ ሀጅ ብታህርምም ባታህርምም ሐረምም ውስጥ ቢሆኑ ውጭ ቢሆኑ መግደል ይቻላል። هذا أوضح من كل شيء ከዚህ በላይ وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم የአላህ መላእክተኛ እህተጀመ ዋግምት ተሰርቶላቸዋል ወይንም ዋግምት ሕክምና ተደርጎላቸዋል ወሆ ሙሕሪም ሐጅ አህርመው እያለ ሐዲሱ ሙተፈቅ ዐለይህ ቡኻሪ ሙስሊም የዘገቡት ነው። ነብዩ የዋግምት ህክምና ተደርጎላቸዋል። መቼ? ሀጅ ሙህሪም ሆነው። ለምን መጣ እዚህ ቦታ ላይ? ሀጅ ሙህሪም ሆነው ዋግምት ህክምና ሲደረግ ጸጉር ምን ሊፈጠር ይችላል? መነቀል ሊፈጠር ይችላል። ለዛች ነው የግድ በሽተኛ ከሆን ምንም ማድረግ አይቻልም፣ ህክምና ይደረጋል። وعن كعب بن عجرة رضي الله تعالى عنه وعن كعب بن عجرة رضي الله تعالى عنه كعب بن عجرة صحابي جليل من قبيلة البلا كان حريف الأنصار نزل الكوفة حريف الأنصار نبل نزل الكوفة كوفة لي نورون ومات بالمدينة آه، المنورة سنة آه، إحدى وخمسين هجرة بهم ساندين هجران موتو وهو ابن خمسة وسبعين سنة يتبع أمس ልዩ በሰባ አምስት ዓመቱ ሞተ። وعن كعب بن عجرة كعب بن عجرة رضي الله تعالى عنه كعب بن عجرة رضي الله تعالى عنه قال حملت إلى رسول الله صلى الله عليه وسلم ወደ ነብዩ ተወሰድኩኝ ይላል። ወደ ነብዩ ተወሰድኩኝ። ወልቀምሉ ቅማል የተናከሩ እየተንጠባጠበ ነበር። አላ ወጅሂ በፊቴ ላይ ቅማሉ እየተንጠባጠበ ነበር አለ። ፈቃል ምክንያቱም ላለመግደል እንትን ብሎ ነው ፈርቶ ነው አልነካውም። እሱም ቢያካው ምን ይሆናል? ጸጉር ጸጉር ምን ይልበታል? ይነቀልበታል አይደል? ጸጉር ላይ ደግሞ ጥንቃቄ ማድረግ አለብን። ሰውየው ሻወር ሲወስድ ወይም ደግሞ ሲያበጥ የሆነ ነገር ሲያደርግ ሲታጠብ ራሱን ሊነቀልበት ይችላል። በሻወር ምናምን የሚነቀለው ችግር የለም በተግባር ወላኪን እያከፈ ምን እያለ ምን እያለ ጸጉሩ መነቃቀል የለበትም፣ አይፈቀድም። ቅጣት አለ። ያችን ነገር ስለሰራ እየበላው ዝም ብሏል። ቅማል ደግሞ አጋጣሚ አንዳንድ ሰው የሆነ የሚከፋበት በጣም የሚበዛበት አለ ቅማል ላለው እንደውም በአንድ ጸጉሬ ብዙ ቅማሎች ነበሩ ይላል። ይንጠባጠባል ማለት እኮ ምን ያክል አሁን ራሱ ያሳክከላ በጣም ራሱ ህጉሙ ራሱ ያሳክካል። ሁሚልቱ ተወሰድኩ ኢላ ረሱልላህ ሰለላሁ ዐለይሂ ወደ ነብዩ አለይሂ ሰላቱ ወሰላም ተወሰድኩ። ወልቀምሉ ቅማሉ የተናተሩ አላወጂ በፊቴ ላይ ይንጠባጠብ ነበር። ፈቃል ነብዩ እንዳሉ ማኩንቱ ኡራ ማኩንቱ ኡራ አልወጅዕ ኡራ ማለት ቢማዕና አዘኑ ነው። በም ተደርጎ ሲቀራ አራ ከሆነ ደግሞ ማየት ወይንም ደግሞ መመልከት ማወቅ ማኩንቱ ሻሂድ ማለት ማ ኩንቱ ኡራ አላሰብኩም እኮ ነበር አልወጀ በሽታው በለገዲከ እዚህ ደረጃ ይደርሳል ብዬ ማአራ አሁን አየው ደረጃ ይደርሳል ብዬ እኮ አላሰብኩም ነበር አሉ ነብዩ አለይሂ ሰላቱ ወሰላም ማ አልነበርኩም ኡራ አልተጠራጠርኩም ነበር አልወጀ ህመሙ በለገዲከ የደረሰብህ እኮ አልመሰለኝም ማአራ እዚህ አየሁት ደረጃ ይሄንኛው አየሁት ደረጃ ነው የምትሉት ማአራ ብላችሁ ነው አራ ብላችሁ ነው የምትቀሩት ሌላኛው ኡራ ማኩንቱ ኡራ ምን ማለት ነው? ማኩንቱ ኡራ ኡራ አዙን ነው። አልተጠራጠርኩም ነበርኩ። ማኩንቱ አልነበርኩም። ኡራ አልተጠራጠርኩም ነበር። አልወዲዐ ህመሙ በለገቢከ እዚህ ይደርስብሃል ብዬ መአራ እዚህ አየሁት ደረጃ ያደርሳል ብዬ አልተጠራጠርኩም ነበር እኮ ያ አሉ። አተጅዱ ሻተን ለመሆኑ አንድ ፍየል ታገኛለህ አሉ። ቁልቱ ኧረ ፍየል አላገኝም። ቃለ ፈሱም ሰላሰተ አያም እንደዛ ከሆነ ሶስት ቀን ጾም አው አጥዕም ሲከተመሳኪን ወይ ስድስት ምስኪኖችን አብላ ሊኩል ምስኪንን እያንዳንዱ ምስኪን ሚስፈሷ የአንድ አንድ ሁለት የአንድ ቁና አንድ ሁለተኛ ስጣቸው። አንድ ነጥብ አምስት ኪሎ ግራም ማለት ነው። ሶስት ኪሎ ግራም ነው አይደል? ስንት ሊኩል ምስኪንን ለእያንዳንዱ ምስኪን አሉ ነቢዩ አለይሂ ሰላቱ ወሰላም ለእያንዳንዱ ምስኪን ሚስፈሷዕን የአንድ ቁና ግማሽ ስጥ አሉ። ቁና ግማሽ ለስድስት ምስኪኖች ሀብታም ማለት ነው። ግልጽ ነው። ይሄ ለምን ከዛ ምን ሊያደርግ ማለት ነው? ጸጉሩን ሊላጭ ማለት ነው። ጸጉሩን ይላጫል፣ ቅማሉንም ተገላገለ። ጸጉሩን ስለላጨ ካሳ ምን አለበት ማለት ነው? አንድ ሻት አንድ በግ ያርዳል ማለት ነው። በጣም Mm-hmm. ገብቷችኋል? ምን ምንድን ነው የሚያውቀው? አንድ ፍየል ካላገኘ ሶስት ቀን ምርጫ ነው። ሶስቱ ምርጫ ሶስቱ ሶስቱም ምርጫ ነው። የፈለገውን ያደርጋል። ተኺር የሚለውን ነው ራጅ የሚያደርጉት ከሶስቱም የፈለገውን ማለት ነው።